እንደሰው ሁሉ መደረግ ያልነበር ሐዲስ አለ መረጃ ለዚህ እ ኢማሙ ሻፊዒ ቀብለ ሰላም ብለዋል። ኢማሙ ሻፊዒ ከሰላምታ በፊት ነው መደረግ ያለበት አሉ። ስጁድ ሰው እየሰራ ነው የሚያለ ይሄን ማሊኪ ከፋፍለውታል። ጨምሮ ከሆነ ቀንሶ ከሆነ ወይንም ደግሞ መቀነስና መጨመር አንድ ላይ በአንድ ክስተት ውስጥ ተከስቶ ከሆነ ቀብለ ሰላም አሉ። ዚያዳ ከሆነ ባዕደ ሰላም አለ። ሐንበልያዎች ደግሞ ሶላት ከመ እንትን ማሰላመቻ ሰዓቱ ወይም በሶስተኛው ወይ በሁለተኛው አሰላምቶ ከሆነ ሲነሳ ስጁደ ኋላ መጨረሻ ላይ ስጁደ ሲያደርግ ባዕደ ሰላም አሉ። ከዚህ ውጭ ያለው ቀብለ ሰላም ይሆናሉ። ሁሉም ክስተት ደሊል አለው። ሁሉም ክስተት ለዚህ ነው በፈለጉበት ሰዓት የሚለውን ዑለማዎች ሌሎች ዑለማዎች ደግሞ የመረጡት አንተ ስጁድ ሰሁ ካለብህ ከፈለክ ቀብለ ሰላም አድርግ፣ ከፈለክ ባዕደ ሰላም አድርግ። በቃ ሁሉም በቂ ነው። ወላኪን እንትን አስወልያውን እንዴት አድርገው ነው የነገሩን ያልኳቸው የረሱል ሐዲስ የተረጋገጠበት ክስተት የተከሰተበት አለ አይደል? የተከሰተውን በተከሰተው ቦታ ማድረግ ካዳ አፍወልያ ይሆንልናል እንጂ አለበለዚያ ይቻላል። በማንኛውም ባዕደ ሰላም ስጁድ ሰሁ አድርገን አናውቅም። ቀብለ ሰላም ነው እኛ ነው። ይቻላል፣ ምንም ችግር የለም። ወላኪን በዕደ ሰላምም ከነብዩም ተረጋግጧል፣ በድርጊትም ተረጋግጧል። ያን ይቻላል። እንዳይምታካበት ተሸሁድ የምትለዋን ግን ትንሽ ታዝ ያደርጓታል ሪዋያ ፈሰዐ ፈሰጀደ ሰጅደተይን ثم ተሸሐደ ثم ሰለመ የሚለው ሐዲሱ ሰሒህ ነበር። ወላኪን ሻዝ አለበት ይላሉ። ተሸሐደ የሚለው ድጋሜ ሰላምታ እ እ ምን ካለ በኋላ ከሶላቱ ቦታ ከሄደ በኋላ አይ በቃ የለም የለም ሶላት ይሞላልኛለች። ወደ አራተኛ እሱ ተነሳ ወደ አራተኛ ተነስ። አንተ ራሱ ረካ እየቀረ ሱብሃንአላህ ብለህ ማስቀመጥ አለብህ ኢማሙ። አንተ ራሱ አንተ ረካ ይቀርሃል። ይቀርህም እንኳ ያጋጣሚ ኦ ለኔ ሁለተኛው ናት ለእሱ አራተኛ ምትሆን አይባልም። አንተ ቁጥር ይቀርሃል አይደል? ሱብሃንአላህ ብለህ አስቀምጠው። ለምን ኢማምህ ማሰላመተው ሰዓት ስለሆነ እሱ ካሰላመተ በኋላ መነሳት ስላለብህ። አለበለዚያ እሱ ሶላት ባጢል መሆኑን እያወቅህ መከተል ክልክል ነው። ምን ታደርገዋለህ? ሱብሃንአላህ ትለዋለህ እንዲቀመጥ። ተህያውን ቀርቶ ካተ እንትን ተህያውን ይቀራና ስጁድ ሰሁ ያደርጋል። አብረህ ታደርጋለህ። መጨረሻ ላይ ሲያሰላምት ትነሳለህ። ተገባናል? ምኑን አው የቀረብህን ከኋላ ከኢማሙ ውጭ አላገኘህ ያማ ነው። እሱ ወደ አራተኛ ሲቆም አብረ ተከተለ እንዳትቆም ሱብሃንአላህ ብለህ እንዲቀመጥ አድርገው። ምን ከሶስተኛው ያማ ፈርድኩ አይደለም ተሽሁደል አወልን ነው። ተሽሁደል አወል ከተነሳ ሱብሃንአላህ አትልም፣ ዝም ብለህ ነው የምትከተለው። ሱብሃንአላህም አይባልም፣ ቁጭ በል አይባልም። ከሶስተኛው ረካዓ ግን ተሸሁድ መቀመጥ ሲኖርበት መግሪብ ላይ ወደ አራተኛ ረካዓ ተጨማሪ ረካዓ የሚያመጣ ከሆነ አንተ ከኋላው ረካዓ ቢቀርህም እንኳ አንድ ረካዓም ሁለት ረካዓ ቢያመልጥህም እንኳ ሱብሃንአላህ ብለህ አስቀምጠው። ኢማም ይቀመጥና ተህያ ይቅራል። አዎ መቀመጡ ግዴታ ነው። ኢማም ፈርድ ነው። መክሰስ ነው። አልቀመጥም ካለ ሶላትን ትለያለ ማለት የግድ ትለያያለ የእሱ ሶላት ይበላሽበታል። አራተኛው እንዲህ ካለ እንዲህ ካለ እኮ አደጋ ነው። ምክንያቱም አራተኛ መሆኑ ግን አንተ ይቅር መሆን አለበት። ራሱ እሱም እኮ ግዴታ አለበት። ሁለት ሰዎች ነቢዩን አለይሂ ሰላቱ ወሰለም ሁለት ሰው አቡበክርና ዑመር እነሱ የቂን ስላደረጉላቸው እንጂ ዙሌዴ ስለነገራቸው ብቻ አይደለም ተነስተ ያደረጉት ነው የሚለው። ስለዚህ ሁለት ሲቃ ሰዎች ሱብሃንአላህ ካሉ አንተ ራሱ ይባል መቀመጥ ከኋላ ሰዒድና ከማን ሰዒድ ሱብሃንአላህ አለ ዝም መሐመድ ሱብሃንአላህ አለ ዝም አለ። ይሄ ይባል አንተ ራሱ ቁጥሩ ባይገባህም እንኳን ምንድን ነው የተሳሳትኩት ብለው ወደኋላ መመለስ አለብህ። አለበለዚያ አንድ ሰው መናገር አለበት። አንድ ረካ ይቀርሃል ወይም ደግሞ ጨርሰሃል ማለት አለበት መናገር አለበት በአማርኛ ወይንም ደግሞ በኦሮምኛ ይሁን በፈለገው ቋንቋ ይናገሩ እንዲቀመጥ እ እ እ አይ እንዲቀመጥ ከቆመ ተነስቶ ከሆነ እንዲቀመጥ ሳይሆን እ እ ግን ሌላ እንትን ይፈጠራል። ያጋጣሚ ሌላ ነገር ይፈጠራል። ወይ ወደ አምስተኛ ረካ ሊነሳ ይችላል። ያችን ተሸውዳ ተሸውደል አወልን ካረሳ ዋጅብ ስላልሆነ ችግር የለም። ዋጅብ ስላልሆነ ምን ማለት ነው? አዎ ዋጅብ ነው። ምን እንደ ካሰላምጥማ መውጣት ይችላል ችግር የለም። ከሰላምታ በኋላ ከሆነ የሚያደርገው ያጋጣሚ ይሄ ነገር እንዳይፈጠር እኮ ነው። ብዛት ኢማሙ ሻፊዒን ቅድሚያ የሚሰጡ ምን እንደሆነ ታውቃለህ? ማእሙሙ አሰላሙ አለይኩም ወራህመቱላህ አሰላሙ አለይኩም ወራህመቱላህ ብሎ ኢማሙ እንደጨረሰ ህዝበ ሊቀር ይችላል። የዛን ሰዓት መእሙሙ ይነሳል። ኢማሙ ገና ሁለት ስጁድ ሰሁ ሊያደርግ ነው። የዛን ሰዓት ይበለሻሻል። ለዚህም ነው የኢማሙ ሻፍዒን እንጠቀም የሚባለው። ولكن ከሰላምታ በኋላ ማድረጉን የምታከውን ትጠብቀዋለህ። አሁን ለምን إذا سجد الإمام فاسجدوا ነው ያሉት ነብዩ عليه الصلاة والسلام። ሁለተኛ متابعة الإمام واجب ነው። ስጁድ በራሱ واجب አይደለም። ስጁድ ወላኪን ኢማም ስጁድ ካደረገው እነማ ጁዒለ ኢማሙ ሊዩተመ ስለሆነ ይወጅብብናል ስጁድ ማለት ስጁድ ሰሁን ራሱ ምን ከሆነ በዕድ ሰላም የሚያደርግ ከሆነ ካሰላመተ ትነሳለህ። ካሰላመተ በኋላ አንተና እሱ አንድ አይደላችሁ። በሰላምታ ይወጣል። ስጁደት ሰው ከሰላምታ በኋላ መደረጉ ያጋጣሚ ይጠግነዋል ስለተባለ ነው። ሶላት አወሉሃ ተክቢር ወክቲታሙሃ ተስሊም ከዛ ውጭ የለም። ከኋላ ያሉት ኢማሙ ሲያሰላምት አያውቁም። መካከል ላይ ያሉት ይቆማሉ፣ ኋላ የገቡት ከኢማሙ ኋላ ያሉት ይቆማሉ። ድሮ ኢማሙ ጋር የጀመሩት እሱ ቀድሞ ሂዶ ነው ኢማም የእንትን እየበዛ እየበዛ እየጨመረ ሲሆን ከኋላ ያሉት ተቀምጠዋል፣ አብረው ጨርሰዋል። ምን ይሁን አ በቃ ኢማሙ ሱብሃንአላህ ቢሉት መካከል ላይ ያጠራል። ራሳቸው ይነሱና ይሙሉ ችግር የለም ማለት ኢማሙ መስማት የማይችልበት condition ነው ያለው። መካከል ላይ ብዙ ሰልፍ ካለ ላይሰማ ይችላል። ሱብሃንአላህ ብትል እነዚህ ስላሰላመተላቸው ሊነሱ ይችላሉ። የዛን ሰዓት አንድ ረካ እንደሚቀር አንተ አላየቀኝ ተነስተህ ትሞላለህ። አንድ ረካ እንደሚቀር ስለምታው ኢማሙ አሰላምቷልና ሶላቱ ይበላሻል፣ ማሰላመት አለብን አይባልም። እዚህ አንድ የምትፈጠር እንትን አለች ይንገራችሁ። እዚህ ስንሰግድ ማለት ነው እዚህ በተለይ እዚህ የምትሰግዱ ጊዜ ምንጣፍ ምናምን ነገር ካለ ተው። ጭራሽ እዚህ ሶፍ ተላወለ ወደ ኋላ ሆኖ አይደለም እዚህ ባትሰግዱ ጥሩ ነው። ምክንያቱም በጣም የሶላት እንትን ይፈጠራል። እዛ ኢማሙ አላሁ አክበር ብሎ ከሁለተኛው ረክዓ ተሽሁደል አወልን ረስቶት ከተነሳ እዛ ተህያቱ ነው የሚቀሩት ሴቶች እናኛ ማለት ነው። ተህያ እንቀራና ልክ አላሁ አክበር ብሎ ይነሳል ስንል سمع الله لمن حمده ስንል ድንብርብሩ ያ አይነት ክፍተት ብዙ ጊዜ አጋጥሞናል አይደል? እንደዚህ አይነት ነገር አለ። ያጋጣሚ ካጋጠማችሁ ኢማሙ ጋር ሩኩ አድርጉ ተውትልና ኢማሙ سمع الله لمن حمده ብሏል አይደል? እናንተ ተያ ይችረካ አትቆጠርም። አብራችሁ ስጁድ ስወርድ ውረዱ። ቶሎ ፋቲሃ ቀርተህ ቶሎ ሩኩ አትድርግ ተብሎ አይደረስም። እንግዲህ سمع الله لمن حمده ካለ እናንተ ከተሸሁዱ ተነሳችሁ ኢዕቲዳል ላይ ናችሁ። እስቲ ረካዓም ይቀርቷል። አሁን ሲዶረዱ ኋላ እንድረካ ረካ ይቀራችኋል ማለት ነው። ሙታባዓተል ኢማም ዋጅብ ነው። አለበለዚያ ይበላሻል። ገብታችኋል ያልኳችሁ ሊፈጠር ክስተቱ ማለት ነው። ከአሁን በኋላ ኢንሻአላህ እሺ እሺ ቢስሚላህ